سورة الحجر آية 93 آية 95 إني أنا النذير المبين قل يا محمد ملكتنياتشين بل تناجر من بله أنا النذير المبين እኔ ግልጽ አስተማሪ ነኝ እዚህ ከዚያ ሌላ ምንም ስልጣን የለኝም በላቸው አነ አነዚሩ ልሙቢን አነዚሩ ልሙቢን ለኩም ለእናንተ ግልጽ አስተማሪያችሁ ነኝ ከዚህ ሌላ ምንም ስልጣን የለኝም አንዘልና ማ ቱንዚሩ ብሂ በአንተ ላይ የምታስፈራራበትን አወረድነ ለምን ከማ አንዘልና አለ ልሙቅተሲሚን ኪታብን ቁርአንን ከፋፍለው ግማሾቹ ድግምት ነው ግማሾቹ ዘፈን ነው ግማሾቹ ጥንቆላ ነው እያሉ እንደሚከፋፍሉት በእነሱ ላይ እንዳወረድነ አውርደናል ይላል አላህ ስብሓንሁ ወተዓላ الذين جعلوا القرآن እነዚያ ቁርአንን ያደረጉ ዒዲን ብጥስጣሽ ያደረጉ ቁርጥራሽ ያደረጉት በእነሱ ላይ እንዳወረደ በአንተ ላይም አውርደናል በላቸው ፈወረቢከ በጌታ ይሆንብኝ ለነስአለነሁም አጅመዒን ሁላቸውንም እንጠይቃቸዋለን ለነስአለነሁም አጅመዒን አማ ካኑ ያዕመሉን በአንተ ላይም ሆነ በሌላው ላይ ይሰሩት የነበረውን ነገር እንደምንጠይቃቸው ንገራቸው ፈስዳዕ ይፋ አውጣ በአውጅ በግልጽ ተናገር ስለ አላህ ስብሓንሁ ወተዓላ መናገር ያለብህን ነገር በግልጽ ተናገር ፈስዳዕ ቢማ ቱእመር በታዘዝከው ጉዳይ ላይ በይፋ ተናገር አትደባብቅ አትሸፋፍን ወአዕሪድ عن المشركين ከጣዖት አምላኪዎች ሀሳብና አመለካከት ተዋቸው፣ ልቀቃቸው፣ ወደ ኋላ በል፣ ከእነሱ ጋር አትደራደር። ለምን ኢና ከፈይናከ ልሙስተህዚኢን በአንተ ላይ የሚያፌዙትን ሰዎች እኛ በቅተንሃልና የእነሱን ተንኮል እኛ ኃላፊነት ወስደናል። ምንም ሊያደርጉ አይችሉም። ከእነሱ ጋር መደራደር ያስፈልግ የነበረው ተንኮላቸው ፈርቶ ነው ተንኮላቸው ደግሞ ከዚህ በኋላ በአንተ ላይ የሚያመጡት ነገር ምንም የለም አትፍራ አላህ الذين يجعلون مع الله إلها آخر እነዚያ በአንተ ላይ የሚያፌዙት ያልነው ከአላህ ጋር ሌላ አምላክ የሚያረጉት ፈሰውፈ ያዕለሙን መጨረሻቸው ምን እንደሚሆን የእነዚህ የጣዖት አማልክትነት የሚጠቅማቸው ይሆን የሚጎዳቸው ይሆን መጨረሻ ማወቃቸው አይቀርም ولقد نعلم انه اننا الله انك يضيق صدرك بما يقولون እነሱ በሚሉት ነገር እነሱ በሚናገሩት በአንተ ላይ በሚያቆሩት ለአንተ በሚናገሩት ልብህ እንደሚጣበብ እንደምትጨናነቅ አውቀናል ይሰድቡሃል ይገለምጡሃል ያሞሃል ስም ያጠፉብሃል ይህን እንዲሁ የተለያየ ስም ይለጥፉባቸዋል ይሄ አንተን ልብህን እንደሚያጠብብህ እንደሚያስጨንቅህ ውስጥህን እንደሚያጨናንቅህ አውቀናል አላላ አላህ መድኒቱ ታዲያ አላህ ስብሓንሁ سبحانه وتعالى أودسه وأحفظه ሱብሓነላህ በለው ቢሐምድ ረቢክ ከምስጋናህ ጋራ ሰቢሕ ቢሐምድ ረቢክ ጌታህን ከማመስገን ጋራ አጽዳው ሱብሓነላህ ወቢሐምድህ በል ለዚህ ያበቃ ለዚህ ታላቅ እድል ያበቃ አላህ ምስጋና ይገባው በል የሚመቀኙት እኮ ሰው ያለው ሰው ነው የሚያደርግ ሰው ነው የተሳካለት ሰው ነው ምቀኛ የሚለው ወቁም ሚነ ሳጅዲን እነሱ የሚሉትን አሉባልታ ተውና ከሚሰግዱት ሰዎች ሁን ከሶላተኞች ጋር ሁን አንተ መፍትሄ ከሰጋጆች ጋር ነው ውስጥ ሲጣበብ መፍትሄ ምንድን ነው ሶላት መስገድ ነው አንዳንዱ እየተወሰወስኩ ስለሆነ አልሰግድም ይላል እየተጨናነቁ ስለሆነ አልሰግድም ትረጋጋ ነው ሙስልም መቼ ትረጋጋለህ ተቃውሞብህ መረጋጋት እንኳን ከቻልክ እየሰገድክ ቢያንስ ቢያንስ ሰዎቹ ሲሰግዱ አንተ አላሁ አክበር ስትል እያከ ነዕቡዱ ስትል አዑዙ ቢላሂ ሚነ ሸይጣን ረጂም ስትል ምናልባት ቀስ በቀስ ሸይጣን እየለቀቀ ይሄዳል። አለበለዚያ ከሶላት ማዳን አንተ ማስቀረት ከቻለ ተሳክቶልናል። ተጫወተብህ ማለት እንዳትሰግድ ሲያሳምንህ እሺ ኩለ ተወስውሰህ ለማን ነው የምትሰግደው? ምን እያረክ ነው ካለ ነው ለዚህ ብለው ነቢ አለ ሰላቱ ወሰላም ሸይጣን ሌላው ነገር ቢያጣ ጉዞ እኮ ፈትተሃል ውዶ ያለህ መስሎ ነው አሁን እኮ ርቆ ስታደርግ ስጁድ ስታደርግ ፈትተሃል እያለ ያስጨናንቀሃል ታዲያ መፍትሄው ምንድን ነው ከዘብ ተበሉ ዋሽተሃል በሉ ሐታ የጅደ ሪሐን አው የስመዐ ኸውፈን ውዶ ለመፍታቱ ምልክቶች አሉ ከታች በኩል ትንፋሽ ወጥቶኛል ለማለት ወይ ሽታ አለው ወይ ድምፅ አለው ከሁለት አንዱን ካላገኘ ዝም ብለህ ሶላት ስገድ ሊያታልልህ ሊያሞኝህ ነው እንዲህ ያደረገ ነው واعبد ربك ጌታህን ታዘዝ ለጌታ ተገዛ حتى يأتيك اليقين እርግጠኛው እስከሚመጣልህ ድረስ እርግጠኛው ሞት እስከሚባል የሚባለው ነገር አንተ ጋር እስከሚመጣ ድረስ واعبد ربك حتى يأتيك اليقين የሰው ልጅ አላህ ስብሓነሁ ወተዓላን እስከሚያገኝ ድረስ ሙቶ ጀነት ግባ እስከሚባል ድረስ መቼውም ጭንቀቱ የማይለቀው መሆኑ ቢያንስ ቢያንስ ይችን ዓለም እስከሚለይ እስከሚሞት ድረስ እረፍት የሚባል ነገር እንደማያስፈልገው በዚህ ላይ ማንም ጋር መደራደር እንደሌለበት በግልጽ ነው የሚያሳየው ወዕቡድ ረበክ حتى يأتيك اليقين فإذا فرغت فانصب إلى ربك ዒባዳ አንዱን ዒባዳ ሲጨርስ ወደ ሌላ ዒባዳ ቀጥል ገና አልጨረስክም አለ ጅሃድ ስትጨርስ ወደ ዒልም ዒልም ስትጨርስ ወደ ጅሃድ ሶላት ስትጨርስ ወደ ዚክር ዚክር ስትጨርስ ወደ ሶላት እንጂ ረፍት የሚባል ነገር የለም أرحنا بها يا بلال አዛን አርግና እባክህ አሳርፈን ደክሞናል ስለምን እያዋሩ እያስተማሩ ይሆናል እንግዲህ የደከማቸው ከዚያ በኋላ የሚያርፉት ምን አድርገው ነው ተኝተው አይደለም ምን ላይ ነው የሚያሳርፋቸው አዛን ያረግና ወደ ሶላት ያስገባች ያልፋል እስቲ ባናችሁ ሶላት መስገድ እረፍት ይሆንላችሁ ሰዎች አላችሁ የታደላችሁ ሰዎች የሚደግማቸው እንዲያውም ምንም ያልደከማቸው ሶላት ሲጀምሩ የሚደግማቸው ሰዎች አሉ ምን ሆነው ነው ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሐባዎች ግን እረፍታቸው ምን ነበረ አሪልኝ እኮ አይደለም እኔን አሳርፈኝ እኮ አይደለም እሳቸው ብቻ ቢሆኑ እሳቸው ማብቻ ከሆኑ እንደ እሳቸው ማን ይሆናል እንለታል ከእሳቸው ሌላ ያሉት ሰሐባዎች ያ እረፍታቸው መዝናኛቸው ሶላት መስገድ ነበር አሪሕና ቢሃ ያ ቢላል ባክ ሶላት አዛን አርግና አሳርፈን እኛ የምንለው ኢሻን የሰገደ አማቱን የቀበረ አንድ ነው አይደል የሚባለው እዚህ ምን ብታረጋችሁ ልጅ ወልዳ ስለሰጠች እንደው የመማር ትልቁ ትልቁ ትልቁ ነው መሰላቸው ጥሩ ሌሎቹ ደግሞ بعد العشاء فعل ما تشاء ድሬዳዋ እንደዚህ ነው አለ የተለመደው بعد العشاء فعل ما تشاء الله ግን ልቀቃላል واعبد ربك حتى يأتيك اليقين فإذا فرغت فانصب وإلى ربك فارغب ይችን ነው እንግዲህ ጎበዝ ማለት አለመሰልቸት ነው አንዳንዱ በቃ ሶላት ከሰገደ ምንም ከዚያ በኋላ ምንም የሌለበት ይመስላል እርግጥ ሶላት አላህ የወፈቀው ተስፋ አለው ላኪን ዋጅባት አክሰሩ ምን ሰዓት ጊዜያችን አብዛኛው ሰዓታችን ከዒባዳ ጋር የተያዘ ነው ምናልባት እኛ ካልሰለፍን በስተቀር የአላህ ዒባዳ ሰዓቱ የሚያልቅበት ጊዜ የለም እረፍት የሚባል ነገር የለም ከሶላት እስከ ሶላት ሌላ ነገር ብቻ እንኳን واعبد ربك حتى يأتيك اليقين ማንም ሰው በዒባዳ ላይ ያንዚ ያንዚ ዕድሜውን በሙሉ ዒባዳ እንዴት ሊያደርግ ይችላል? ሲተኛ ይቋረጣል። ሽንት ቤት ሲገባ ይቋረጣል። ከልጁ ጋር ሲተኛ ይቋረጣል። ዒባዳው አይደል? እውነት ነው። እንቅልፉን ዒባዳ ማድረግ ይችላል። እንቅልፉን በዒባዳ ማሳለፍ አይችልም። እንቅልፉን ወደ ኢባዳ መቀየር የሚችለው መቼ ነው? የመኝታውን ሰዓት እረፍት አድርጎ ነገ ነገ ወዲያ ለኢባዳው እንዲያመቸኝ ነው። ለምሳሌ ቀደም ብሎ ተኝቶ ሱቢ ቀደም ብሎ ለመነሳት እንቅልፉ መጣ ተኝቶ ከዚያ በኋላ ጉልበት አግኝቶ ቁርአን ላይ ሐፍዝ ዚክር ከሆነ እንቅልፉ ራሱ ኢባዳ ነው። ምግቡን መጠጡን ኢባዳ ሊያደርግ ይችላል። እርሻውን ንግዱን ዒባዳ ሊያደርግ ይችላል አንድ ቀን ነቢ አለይሂ ሰላቱ ወሰላም ቁጭ ብለው አጠገባቸው ሰሃባዎች አሉ የተወሰኑ ሰሃባዎች እና አንድ ሰውዬ ሲሯሯጥ አዩት ጥልቆውን ይዞ ይሮጣል አንዱ ጓደኛው ምን አለ አያችሁ ይሄን የማይረባ ለዱንያ ዝም ብሎ ራሱ እንደው ሰጥቶ እየተዋከበ አለና ሰውየው ሊተቸው ፈልገ በኋላ ነቢዩ አለይሂ ሰላቱ ወሰላም ተዋሉ ይህ ሰውዬ እኮ ምናልባት ደካማ አባት እናቱን ሊሸፍን ሊረዳ ይሆናል ልጆቹን ሊያሳድግ ይሆናል እንዲህ የሚሮጠው ይህ ሁሉ በሚያደርግበት ሰዓት እኮ በሁወ ፊ ሰቢልላህ አንዳንዱ በቃ ሶላቱ በደንብ ከሰገደ ኪታብማ ከጨመረበት እየቀራ ከዚያ በኋላ ስራ የሚባል በሱ ላይ ሐራም ነው እኛ ዱንያ ምን ያደርግልናል ይላል ግን ምግቡ ሲቀርብ ያለ ያለ ሀሳብ ነው የሚበላው ሱሪውን ፈታ አድርጎ ለምን ሰርቶ ለምንድን ነው የማይበላው እሱ የእሱ በዒባዳ ላይ ነው ያለው ሌሎቹ ዒባዳ የማይፈልጉት ናቸው መስራት ያለባቸው ብሎ ያስባል እንደዚህ የሚባል ኢስላም ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ አንድ ቀን ሆነ ጠራራ ፀሐይ ላይ አባሐ ላይ መስጂድ አገኙ የሆኑ ሰዎች እናንተ ምንድን ናችሁ ሲሏቸው ነሕኑ ሙተወክሉና እናንተ ምኑ ተወኪል ናችሁ ሙተዋኪል ናችሁ እያሉ ሙተወኪል ሆነ ነው በተራራ ፀሐይ መስጊድ ላይ ተኝተ ሰው የሰራውን ልትበላ ተዘጋጅተ ሱሪ እየፈታ ያለው አንተ ሙተዋኪል ትባላል ሙተዋኪል አትባል አለንጋቸው ላጥ ሲያደርጉ ተየበታተው ተነስተው ተበደሉ ሊገርማቸው እኮ ነው መገረም አለበት አንዳንዱ እዚህ ሀገር የምንሰማው ነገር ሁሉ እኮ እዚህ ይቃማ ገዝታ እኔ ሚስቷል ነው አፈርኩኛ እይ የዘንድሮን እንዲያው ሁሉ ወላ ላሉ ሚስቱ ይቃማ የገዛችለት ከዚያ በኋላ ደግሞ ተኝቶ ለምን በሳምንት መጥተሽ ምኑ ነው የሚሞላው ደግሞ ልጆች ፈላጃውን ለምን አልሞላሽ ይላል አሉ ትንሽ ጎደል ካለ ደግሞ ዘላጃው ትልቅ መሆን አለበት አሉ ይሄ ሁሉ ለዚህ በዚህ በሴት ክርስቲያን ላይ ምን ነው ለመሆኑ እንዲሁ አባይን ተሻገሩ እንዲ ከአባይ ማዶ እንዲህ ሆናችሁ ወንድ ሆናችሁ አሉ ከአባይ ማዶ ካለፋችሁ እንዲ የሚያደርገውን በዚህ ላይ የሚኖር ለምስክርነት አንተራው ትዋረዳላችሁ ወላሂ ልጆቻችሁን ታስደባላችሁ ይታረዱ ግድ የለም እንዲሁ እንደ ብድር ቁጠሩት እንደ ዳን ቁጠሩት እንቀብላችኋለን በሩ አሚቶች አይሉ ማለት አይደለም ሚቶች እያሏችሁ ሌላ ለመሆኑ ልጋደ ላኪን አጂብ ነው በዚያው ላይ ደግሞ የግብ እዚህም ከመጣችሁ በኋላ መቀለብ ለምን አሰሩ ምን ልሸከም ነው ታዲያ የእሷ ምን እያደረገች ነው ታዲያ ወጪ እያመረተች መሰለህ ሰምኮ እኮ ቤት የጠረገች ይሆናል ሰምኮ ካውያ ላይ ቁማ ይሆናል አንተ ምታመጣለህ አይ ወለይሰ ሚን ዲን የአኽላቅም የዲንም አይደለም ሰዎችን ሰዎች እየሰሩ መብላት ለቸገረ ቀን መቼም የሰው ልጅ ሲቸግረው የመጨረሻ ከመስረቅ በፊት መለመን ነው መስረቅ ውደት ነው መለመን ደግሞ የመጨረሻ አኺሩ ከፍ ከፍ ቢልዓብዲ አስዋል መስራት አልቻልክም ማግኘት አልተቻለም ምናምን ትለምናለህ በስነ ስርዓቱ ፊት ለፊት ሳታፍር ምሳል በላሁም አምኝም ለመለመን ይቻላል። ግን ከዚያ በፊት ሁሉ የሚችለውን አቶ መጣል ያስፈልጋል። واعبد ربك حتى يأتيك اليقين። ነጋዴውን በንግዱ ገበሬውን በግብርናው ምኑም አስተማሪውን በአስተማሪነት لله في الله ብሎ ከሰራ በዒባዳ ላይ ያለው ትምህርት የሚማረው ሰው ሳይንስ ቴክኖሎጂ እየተማረ ኬሚስትሪ፣ ፊዚክስ እየተማረ ላይ ሊሆን ይችላል። ኡማውን በዚህ አገለግላለሁ ለህዝቦቹ እዚህ ቦታ ላይ ያለውን ደካማ ጎን እሸፍናለሁ ብሎ ከለየ ተባለ። ግን ሉባጂ ከሆነ ጃይሎችን በዚህ ላይ የደለለ ሊበላበት ፈልጎ ከሆነ ህግ ሲማር በውሸት ጠበቃ ሆኖ እውነትን ውሸት ውሸትን እውነት ብዬ በላለሁ ብሎ አስቦ ከሆነ እንኳን ቢዒባደት ላህ የሆነ አይደለም የአላህ ጠላት ነው የሚሆነው አላ ኩልን ዒባዳ ላ ተንቀጥዕ እንደውም ነቢዩ አለይሂ ሰላቱ ወሰላም ዱንያ ላይ የተባሉት ምንድነው ላ ተንሰ ነሲበከ ነው ብላቸው እንዲህ ዱንያ እኮ ጭራሽ ልትጥሩ አይገባህም አንድ ቀን ነቢዩ አለይሂ ሰላቱ ወሰላም ዑመር ሲመጡ ወደ ቤታቸው የሆነ እንትን ላይ ተኝተዋል ስለሌለን እና እነሱ ሰውነታቸው ጎርቧል የሚባለው ሸንበል ሸንበል አውጥቷል ያ አላህ ነቢዩ ስ ላ ስለም እንደዚያ በመሆናቸው ዑመር በጣም ደነቃቸው እንደው ተራ ዱርዬ ነገስታት ነኝ በሚል ሐር ላይ ዘንተው እያደሩ እየዋሉ እርስ ወሰኔን ላይ እኔና ዱኒያ ምን አገናኘ ነው እኔ እኮ ማለት አንድ መንገድ ላይ ያለ እንደው ፀሐይ በጣም ያስቸገረው የደከመው እዛ ስር ጠለል ብሎ ያቺን ሙቀቷንና ችግሯን ለማሳለፍ ተጠግቶ እንደሚያሳልፍ ሰው ነኝ ምን ያደርግልኛል ይሄ ዱንያ النبي عليه الصلاة والسلام لو طلب أن يكون جبل الصفا والمروة ذهبا لجعل الله له لكن لم يطلب منه ስለዚህ ወአቡድ ረበክ ሐታ የእትየከ ልየቂን ሁሉም ሊያስብበት ይገባል። አንዳንድ ሰው ስለ ዒባዳ ሲነገር ይህ እንግዲህ የነ ሼህ ገሌ ነው የነ ሀጂ ገሌ ነው ብሎ በቃ ራሱን ከዚህ ክልል ያወጣና ነጣ ያደርጋል። እሱ ከሰገደ ከቆመ ምን አለሰው? ፈርዱን ከሰገደ አኺሩ ናሲ ድኹላን ወአወሉ ናሲ ኹሩጀን መስጂድ እንደ ስር ቤት እንቆጥረው መስጂድ ከመቆየት የሆነ ሞላ ያላችሁት የሞላላ ቤቱ ሞላ ሂዶ ሶስት ሰዓት አራት ሰዓት ቢቆም ችግር የለውም ምክንያቱም ጋዲያት ራይሓት አሉ እዚያ መስጂድ ላይ ሲሆን ግን በጣም ነው የሚከብደው ስለዚህ ኢማሙ አሰላሙ አለይኩም ሲል ሁለተኛው አለይኩም ሰላም ብሎ እንዲተመለሱ በፊት ተነሱ ሄዷል እሱ كثير مشروعية صلاة الحاجة فمن حجبه أمر ما ضاق به فليصل ثلاثا يفرج الله تعالى بها ما به أو يقضي حاجته إن شاء وهو العليم الحكيم واعبد ربك حتى يأتيك اليقين صلاة الحاجة يستبعد مع لتنين يستمر ذلك